ተወልዳችሁ ባደጋችሁበት ሀገራችሁ በፍትህ እጦት በአምባገነን አገዛዝ በእስር ቤት እየተሰቃያችሁ ያላችሁት ውድ ወኪሎቻችን የጭቆና ገመድ ተበጣጥቶ የፍትህን አየር የምትተነፍሱበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። የፍትህ ማጣት ከቤታችሁ አስወጥቷችሁ በአደባባይ ፍትህ ፍትህ በማለት ድምጻችሁን ከፍ አድርጋችሁ በማሰማት ላይ ያላችሁት ውድ ኢትዮጵያዊ ሙስሊሞች እንደምን ሰነበታችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፍትህን በሁሉም ሁሉም ይሰባሰብ ሁሉም ይጠራራ ፍትህ ፍትህን በጋራ በደል ለብሶብናል በዝቶብን ጭቆና ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምፅ ነው። በሐሰት ውንጀላ ከቤተሰባቸው ተለይተው ቀሩ። ለዛሬ ቅዳሜ ሚያዝያ 5 ፍትህ ሬዲዮ 21ኛ ፕሮግራሟን አዘጋጅታ ቀርባለች። ፍትህ ሬዲዮ በሳምንት አንድ ጊዜ ብቅ እያለች ተጠሙ ለኢትዮጵያዊ ሙስሊሞች የፍት ያለ እያለች የምትጮ የእናንተው ሬዲዮ ናት። በዛሬው ፕሮግራማችን ላይ አንድ ትልቅ እንግዳ ይዘንላችሁ ቀርበናል። እሱም የፖለቲካ ምሁርና ተንታኙ የሆነው ጀዋር መሐመድ ነው። ጀዋር መሐመድ ሰላማዊ የትግል ሂደት አስመልክቶ የሚሰጠን አጠር ያለ ማብራሪያ ይኖራል። ሌላው ፕሮግራማችን አሚርን መታዘዝ ያለው ጠቀሜታና አሚር አለመታዘዝ የሚያስከትለው ጉዳት በተመለከተ ነው። እንዲሁም የድርሻይን ለዲን የመወጣት ከበደኝ የሚል ሁሉም ራሱን ሊፈትሽበት የሚገባ ፕሮግራም ይኖረናል። አሁን በቅድሚያ ወደ ሳምንታዊ ዜና እንሸጋገራለን። ዜናዎቹን የምታሰማን ኑር ሁዳናት። ከፕሮግራማችን መጨረሻ አብራችሁን ቆዩ። ፍትህ ፍትህን በይ ሁሉም በጋራ በደል ለብሶብናል በዝቶብን ጭቆና ፍትህ በዛ በርክቶ በሐሰብ ውንጀላ ንጹሐን ታሰሩ ከቤተሰባቸው ተለይተው ቀሩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አሁን የፍትህ ሬዲዮ ሳምንታዊ ዜና እናሰማለን። በቅድሚያም ርዕሶቹን ትናንት ጁማ የሀገሪቱ የፍትህ ስርዓት በከፍተኛ ሁኔታ አደጋ ላይ መሆኑን በማስመልከት በበርካታ ከተሞች ፍትህ ፍትህ በሚል መሪ ቃል ከባድ ተቃውሞ ተደረገ። በአዲስ አበባ ከተማ በተለምዶ አብነት በሚባል አካባቢ በሚገኘው ሰላም መስጂድ አዲስ ኢማም በግዳጅ ተሾመ። ከናቶ በረከት ስምኦን እንደተላኩ የሚናገሩ የደህንነት ሰዎች ከአፋር ክልል የደህንነት ባለስልጣናት ጋር በወቅታዊ የሙስሊሞች ጉዳይ ላይ ውይይት አደረጉ። የኩልፌ ቀራኒዮ ክፍለ ከተማ የአህባሽ መጅልስ ደሞዝ ታገደ። በነገሌ ቦረና ወረዳ የሚገኙ ሙስሊም ነዋሪዎች የጀመሩትን ሰላማዊ ትግል አጠናክረው እንደሚቀጥሉ አስታወቁ። በቃሊቲ ማረሚያ ቤት ታስረው የሚገኙት ኮሚቴዎቻችን ላይ በማረሚያ ቤቱ ለቀጠሮ ለሚቆዩ ታሳሪዎች በሚሰጥ መለያ ካርድ ላይ የተለየ ምልክት ተደረገባቸው ምንጮች አስታወቁ። አሁን ወደ ዝርዝር ዜናው እናልፋለን። ትናንት ጁማ የአገሪቱ የፍትህ ስርዓት በከፍተኛ ሁኔታ አደጋ ላይ መሆኑን በማስመልከት በበርካታ ከተሞች ፍትህ ፍትህ በሚል መሪ ቃል ከባድ ተቃውሞ ተደረገ። ፈተፈተ በሚል መሪ ቃል የወጣውን የተቃውሞ መርሃ ግብር መሰረት በማድረግ ትናንት ጁማ ሚያዝያ 4 ቀን 2005 በመላው ሀገሪቱ የተደረገው ተቃውሞ በአሁኑ ወቅት በሀገሪቱ ያለው የፍትህ ሁኔታ ከሚታሰበው በላይ እጅግ አስቸጋሪ ደረጃ መድረሱን ታሳቢ በማድረግ እንደሆነ ታውቋል። ህገ መንግስቱ ለህዝቦች ዋስትና መሆኑ አጠያቂ እስኪሆን ድረስና ህገ መንግስትን በአምባገነኖች ማን አለብኝነት ፍጹም እየተደፈጠጠ መሆኑን በማስመልከት ሙስሊሙ ማህበረሰብ ዳግም የፍትህ ያለ ሲል ድምጹን በተለያዩ ከተሞች አሰምቷል። ህዝበ ሙስሊሙ ላነሳቸው ሶስት ቀላል መሰረታዊ ህገ መንግስታዊ እና ሃይማኖታዊ ጥያቄዎች የኢህአዴግ መንግስት ምላሽ ለመስጠት ፍቃደኛ ባለመሆኑ በኢትዮጵያ ሙስሊሞች እየተደረገ ያለው ተቃውሞ ተጠናክሮ ቀጥሏል። ለአንድ አመት ከሶስት ወራት ያለምንም ማፈግፈግ በጽናት መብቱን ለማስከበር በሰላማዊ መንገድ እየታገለ የሚገኘው የኢትዮጵያ ሙስሊም ማህበረሰብ በትናንት ጁማ በመላው ሀገሪቱ በሚገኙ ከተሞች ልዩ የሆነ የዝምታና የድምጽ ተቃውሞ አካሂደዋል። ይህ ልዩ የተቃውሞ መርሃ ግብር በህዝበ ሙስሊሙ ቅና ባለው ድምጻችን ይሰማ ይፋ የተደረገ ሲሆን ፍትህ ፍትህ በሚል መሪ ቃል ከጁማ ሶላት በኋላ በተለያዩ የሀገሪቱ ከተሞች የአሚሩን ትዕዛዝ ያለ አንዳች ማቅማማት ህዝበ ሙስሊሙ ተቀብሎ በሰላማዊ መንገድ የዝምታና የድምፅ ተቃውሞን በተሳካ ሁኔታ አካሂዷል። የድምጽ ተቃውሞ ከተካሄዳባቸው ከተሞች ውስጥ አንዷ ጅማ ስትሆን ከወትሮ ለየት ባለ መልኩ ሙስሊም ህብረተሰብ በፈትህ መስጂድ በመገኘት ከባድ ተቃውሞ አሰምቷል። በተደጋጋሚ ከፍተኛ የድምጽ ተቃውሞ በማድረግ የምትታወቀው ሻሸመኔ ትናንት ጁማ ደማቅ ተቃውሞ አስተናግዳለች። በተመሳሳይ በአዳማ ከተማ በአቡበከር መስጂድ ደማቅ ተቃውሞ የተደረገ ሲሆን ገና በጠዋቱ በከተማዋ በሚገኙ መስጂዶች ከ20 ሺህ በላይ በራሪ ወረቀቶችን በመበተን ትግሉ ጥያቄው ሳይመለስ እንደማይቆምና የዘ ሙስሊሙን የጋራ ጥያቄ እንደሚጋሩ አስታውቀዋል። ፍትህ ፍትህ በሚል መሪ ቃል በሀገር አቀፍ ደረጃ በተጠራው የዝምታና የድዋ ተቃውሞ ከተካሄደባቸው ከተሞች መካከል በአዲስ አበባ በታላቁ አንዋር መስጂድ፣ በሻሸመኔ አራዳ መስጂድ፣ በመቱ ነጃሺ መስጂድ፣ በአዳማ ከተማ አቡበከር መስጂድ በሐረር አራተኛ መስጂድ በበደሌ በዶዶላ በወልቂጤ እና በሌሎች በበርካታ ከተሞች ተቃውሞ የተደረገ መሆኑ ምንጮች አስታውቀዋል። በታላቁ አንዋር መስጂድ በተካሄደው ልዩ የዝምታ ተቃውሞ ላይ በመቶ ሺዎች የሚቆጠሩ ሙስሊሞች የተገኙ ሲሆን ፍትህ የሚሉ መፈክሮችን በያዙ የሰላማዊ ሰልፈኞች ደምቃ መዋሉ በርካቶችን አስደስቶ ውሏል። በአንዋር መስጂድ የተደረገው ሰላማዊ ተቃውሞ በሰላም ከተጠናቀቀ በኋላ በፌዴራል ፖሊሶች የተወሰኑ ሙስሊሞች ታፍነው ወደ አራተኛ ፖሊስ ጣቢያ መወሰዳቸው ታውቋል። በአዳማም የነበረው ልዩ ተቃውሞ ከተጠናቀቀ በኋላ ህዝበ ሙስሊሙ ከመስጂድ ሲወጣ ፖሊሶች ሆን ብለው ህዝቡን ለመያዝ ሲያዋክቡና ሲያሯሩጡ እንደነበር ታይቷል። በዚህም ከ ከ40 እስከ ሰባ የሚደርሱ ሙስሊሞች መታሰራቸውን ምንጮች ዘግበዋል። የኮልፌ ቀራኒዮ ክፍለ ከተማ የአህባሽ መጅሊስ ደሞዝ ታገደ። በኮልፌ ቀራኒዮ ክፍለ ከተማ የአህባሽ መጅልስ በተፈጠረው ከፍተኛ የሆነ ገንዘብ ማጭበርበር ምክንያት የከተማው የአህባሽ መጅልስ ጉዳዩ እስኪጣራ ድረስ ደሞዛል አልከፍል ማለቱ ምንጫችን ገልጸዋል። በኮልፌ ቀራኒዮ ክፍለ ከተማ የአህባሽ መጅልስ ምክትል ሰብሳቢ ጠይባ ወል የሚመራው በዝባሽ ቡድን በክፍለ ከተማ መጅልስ ላይ ባደረሰው የገንዘብ ቀውስ ምክንያት እኛ ለምን ደሞዝ ይታገድብናል ሲሉ አንድ አህባሽ መጅልስ አባል ተናግረዋል። ደሞዛችንና አበላችንን እንዲሁም ሌላም ገንዘብ መዝብሮ የማይጠየቅበት ምክንያት አልገባኝም በማለት የተናገሩ ሲሆን ይህንን ግለሰብ ለማጣራት በተደረገው እንቅስቃሴ ይህ ግለሰብ ህዝብን ለመበዝበዝ የተፈቀደለት የአንባገነኑ የህውሃትን ቀንደኛ አባል መሆኑን ለማወቅ ተችሏል። ይህ ግለሰብ አጠየብ አሁንም ገንዘብ ምዝበራው አጠናክሮ እንደቀጠለበት ምንጫችን አስታውቋል። ለኮልፌ ቀራኒዮ ክፍለ ከተማ የአህባሽ መጅሊስ መውሊድ አዘጋጅ ሰብሳቢ ሆኖ የተሾመው አጠየብ ከምክትል ሰብሳቢ መሐመድ ጋር በመሆን የተበጀተውን 14500 ብር ከመዘበሩ በኋላ ምክትል ሰብሳቢው ታክሲው ተዘረፍኩ በማለት ለከተማው አህባሽ መጅልስ ማመልከቱ ምንጫችን ገልጿል። በመርሃ ገብሩ መሰረት የክፍለ ከተማ አህባሽ መጅልስ የሞሊ ዝግጅት መካሄድ የነበረበት ባለፈው እሁድ ሲሆን ገንዘቡን በመመዝበሩ ምክንያት ዝግጅቱ ሳይካሄድ ቀርቷል። በተመሳሳይ የየካ ክፍለ ከተማ የአህባሽ መጅልስ ሰብሳቢ በገንዘብ ማጭበርበር ቅሌት ውስጥ ተዘፍቋል። ለሞሊ ዝግጅት 23 ሺህ ብር ከሰበሰቡ በኋላ 10 ሺህ ብሩን ለግል ጥቅም በመዋል ገቢ ያደረጉት 13 ሺህ ብር ብቻ መሆኑን ምንጫችን ከስፍራው ዘግቧል። በሌላ በኩል የኮልፌ ቀራኒዮ ክፍለ ከተማ የወረዳ 09 የአህባሽ መጅልስ አባል የሆነው ሱልጣን አራጋው በተደጋጋሚ ጠጅ ቤት ገብቶ ሲጠጣ ያዩት የወረዳው ካድሬዎች የወረዳውን አህባሽ መጅልስ ሰብሳቢውን አምጥተው በማሳየት እናንት እንዲህ የሆናችሁ ነው ህዝቡን ያሳመጣችሁብን በማለት የተናገሩት ሲሆን አክለውም ይህ ገሃድ የወጣው መጠጥ ቤት ገብቶ በመጠጣቱ ነው እንጂ አብዛኛው የአህባሽ መጅልስ አባላት በተለያዩ ሱሶች የተጠመዱ እንደሆኑ ተናግረዋል። ይህን ጉዳይ ሰሙ አስተያየት እንዲሰጡት ጠጅ ቤት ገብተው መጠጥ እየጠጡና ገንዘብ እያጭበረበሩ ሙስሊሙን ኡማን እንመራለን ብለው መቀመጣቸው ለሙስሊሙ ማህበረሰብ ያላቸውን ንቀት ያሳያል። ሙስሊሙ ማህበረሰብ እስከ መጨረሻው በመታገል መንግስት ከሾማቸው ከእንደዚህ አይነት ሞራል ከሌላቸው ሰዎች መላቀቅ አለበት ብለዋል። ከናቶ በረከት ስምዖን እንደተላኩ የሚናገሩ የደህንነት ሰዎች ከአፋር ክልል የደህንነት ባለስልጣናት ጋር በወቅታዊ ሙስሊሞች ጉዳይ ላይ ውይይት አደረጉ። የውይይቱ አላማ መንግስት በአፋር ክልል ውስጥ ያለው የሙስሊሞች እንቅስቃሴ በተመለከተ ሲሆን ይህም እንቅስቃሴ እያሰጋው መሆኑን ቅርብ የሆኑ ምንጮች ገልጸዋል። የክልሉ የደህንነት ከፍተኛ ኃላፊ በአገሪቱ የሙስሊሞች እንቅስቃሴ እየተጠናከረ ቢሆንም በእኛ ክልል ምንም የሚያሰጋን እንቅስቃሴ የለም በማለት ለፌዴራል የደህንነት ባለስልጣናት ልዑካን ቡድን የመለሱ ቢሆንም የፌዴራሉ የደህንነት ኃላፊ ለክልሉ ኃላፊ ሌላው ቀርቶ በዚህ በዱብቲ ከተማ የተለያዩ እንቅስቃሴዎች ሲደረጉ እየታየ ነው። ይህንን እንደቀላል አይገባም በማለት እንቅስቃሴው አፋር ክልል ውስጥም እንዳለ ተናግሯል። ከዚህ በተጨማሪ እነዚህ ሰዎች እኮ እኛ ከምንገምተው ፍጥነትና ብቃት በላይ ብታምኑም ባታምኑም በልጠውናል። ለዚህም ማሳያ የሚሆነው ባለፈው ሻሸመኔ ከተማ የወሰድነው እርምጃ የሻሸመኔ ሁከት በተ እንደተፈጠረ በአራት ደቂቃ ውስጥ ለመላው ዓለም በፌስቡክ ሲያሳውቁ እኛ እንደ መንግስት ግን ሁኔታውን ለማወቅ እንኳ አንድ ሰዓት አልበቃንም ብለው መናገራቸውን የውስጥ ምንጮች ገልጸዋል። እንዲሁም በቀጣይ በአቶ በረከት መድረክ መሪነት አፋር፣ ሶማሌና ሀረሪ ክልሎች አንድ ላይ በማድረግ የጠመቃ ውይይት ለማድረግ እቅድ መያዛቸውን የውስጥ ምንጮች አስታውቀዋል። በአዲስ አበባ ከተማ በተለምዶ አብነት በሚባል አካባቢ በሚገኘው ሰላም መስጂድ አዲስ ኢማም በግዳጅ ተሾመ። ኢማሙ የተሾመው ያለ ሙስሊም ህብረተሰብ ፍላጎት መሆኑ የታወቀ ሲሆን ህብረተሰቡም ኢማሙን እንደማይቀበለውና ተከትሎም እንደማይሰግዱ በተግባር እየገለጹ እንደሚገኙ ምንጮች አስታውቀዋል። ይህ የመንግስት እስልምናን የሚከተለው ኢማም ለመጀመሪያ ጊዜ በሰላም መስጂድ በመገኘት የዙር ሶላትን ለማሰገድ ቢሞክርም ለዙር ሶላት በመስጂዱ የተገኘው ህዝበ ሙስሊም ግን ሰውየው ብቻውን ሰግዶ እስኪጨርስ ድረስ በመቀመጥ ኢማሙ እንደማይቀበሉትና ተከትለውት እንደማይሰግዱን በተግባር መግለጻቸውን የፍትህ ሬዲዮ ባልደረቦች አስታውቀዋል። መንግስት በሰላም መስጊድ በግዳጅ ኢማም መቀየሩ አህባሻዊ ትውልድ ለመመስረት እያደረገ ያለውን ተግባር አጠናክሮ እንደቀጠለበት የሚያሳይ አይነተኛ መረጃ ነው ሲሉ በሰላም መስጊድ የፍትህ ባልደረባ ያነጋገራቸው ወጣቶች አስታውቀዋል። ከዚህ ቀደም ኡስታዝ አቡበከር አህመድ በአወሊያ ባደረጉት ንግግር መስጊዶቻችንን በህይወት እያለን ፈጽሞ ሊነጥቁን አይገባም፣ ምናልባትም ደማችንን አፍስሰው ህይወታችን አልፎ መስጊዳችን ሊነጥቁ ይችሉ ይሆናል በማለት ህዝበ ሙስሊሙ መስጊዱን በጋራ በመሆን በብዙ መስዋዕትነት የተገነቡትን መሳጅዶች መንግስታዊ እስልምና ማራመጃ ቦታ እንዳይሆን ሙስሊሙን መጠበቅ እንዳለበት አደራ ማለታቸው የሚታወስ ነው። በነገሌ ቦረና ወረዳ የሚገኙ ሙስሊም ነዋሪዎች የጀመሩትን ሰላማዊ ትግል እንደሚቀጥሉ አስታወቁ። በጉጂ ዞን ነገሌ ቦረና የሚገኙ ሙስሊም ነዋሪዎች የዘ ሙስሊሙ ህገ መንግስታዊ መብት ጥያቄ እስኪመለስ ድረስ የጀመሩትን ሰላማዊ ትግልና ተቃውሞ ለመቀነስ መስማማታቸው ምንጮች አስታወቁ። እንደ ምንጮቹ ገለጻ ነዋሪዎቹ በዚህ ጉዳይ ላይ ተስማሙት ሰሞኑን በነገሌ ቦረና ታላቁ ኑር መስጂድ ባደረጉት ምክክር ሲሆን በምክክሩ ወጣቶችና ዛውንቶቹ መገኘታቸውን ጠቅሰዋል። ነዋሪዎቹ በምክክሩ ወቅታዊ ሙስሊሞች ጉዳይ የታሰሩ ወገኖች እንዲፈቱና ጥያቄዎቻችን እንዲመለሱ ከሌሎች ሙስሊም ወንድሞቻችን ጋር ተባብረን እንታገላለን፣ ለድምጻችን ይሰማ ጥሪ አጋርነታችን እናሳያለን ማለታቸው ምንጮች ገልጸዋል። በቃሊቲ ማረሚያ ቤት ታስሮ የሚገኙት ኮሚቴዎቻችን ላይ በማረሚያ ቤቱ ለቀጠሮ ለሚቆዩ ታሳሪዎች በሚሰጥ መለያ ካርድ ላይ የተለየ ምልክት እንደተደረገባቸው ምንጮች አስታወቁ። በቃሊቲ ማረሚያ ቤት በሐሰት ተወንጅለው በእስር ላይ የሚገኙ ኮሚቴዎቻችን ከሌላው ታሳሪዎች በተለየ መልኩ በማረሚያ ቤቱ የማረፊያ ካርድ ላይ የተለየ ምልክት እንደተደረገባቸው ምንጮች አስታውቀዋል። ማረሚያ ቤቱ በስሩ ለሚገኙ ታሳሪዎች የፍርድ ቤት ጉዳያቸውን እየተከታተሉ ላሉ ታሳሪዎች በሚሰጠ የመለያ ካርድ ላይ ለኮሚቴዎቻችን በተሰጠው ካርድ ላይ ከላይ በኩል በቀይ ቀለም ኮከብ ምልክት እንደተደረገባቸው ለማወቅ ተችሏል። ይህ ቀይ የኮከብ ምልክት ከሌሎች የማረሚያ ቤቱ ታሳሪዎች መለያ ካርድ ላይ የሌለ ሲሆን ምልክቱ የተደረገበት ምክንያት ግን እስካሁን በውል አልታወቀም። ይህ ምልክት ምናልባትም ለማረሚያ ቤቱ ሰራተኞች በተለየ መልኩ ኮሚቴዎቻችን ላይ ጥብቅ ቁጥጥር እንዲያደርጉባቸው የሚያስተላልፍ መልእክት እንደሚኖር ምንጮች ግምታቸውን ገልጸዋል። በዚህ ሳምንት መጨረሻ የተጠናቀቀው የኮሚቴዎቻችን የፍርድ ቤት ውሎ ከሚያዝያ ሁለት እስከ አራት ረቡዕ፣ ሐሙስና አርብ ያለፈው ሳምንት ከመጋቢት 24 እስከ 27 ምስክሮች የተሰሙ ሲሆን በዚህ ሳምንት የቀረቡት ምስክሮች 25 ሲሆኑ የዓይን ማኝ ናቸው ተብሎ የቀረቡት ከነዚህ ውስጥ ሰባት የሚሆኑ ምስክሮች ተመሳሳይ ነገር ስለሚመሰክሩ አቃቤ ጋር ፈልጋቸው ፍርድ ቤት ያሰናብታቸው ብሎ ሳይመሰክሩ ተመልሰዋል። እስረኞቹ ማዕከላዊ በነበሩበት ጊዜ በግዳጅ ኢሜል አድራሻቸውን በመውሰድ ከኮምፒውተሮቻቸው ውስጥ የነበሩትንም ያልነበረውንም ተጨማሪ print በማድረግ በማስረጃነት እንዲቀርብባቸው ተደርገዋል። ሌላው በጠበቆች ተጠይቆ በአስገራሚ ሁኔታ በፍርድ ቤቱ ተቀባይነት ያልተቸረው የጠበቆች መቃወሚያ ነው። አብዛኞቹ ምስክሮች እየመሰከሩ ያሉት በክሱ ላይ ተከሳሾች ባልተከሰሱበት ጉዳይና ቤት ሲበረበር አየን በማለት የሚዘረዝሯቸው ቃዎች ብዙዎቹ ተከሳሾች ክስ ላይ ተያያዘ ተብሎ ያልቀረበ በማስረጃነት ያልተዘረዘረ ወይም ኤግዚቢት ተብሎ ያልተገለጸ በመሆኑ ምስክሮች የፍርድ ቤቱንና የተከሳሾችን ጊዜ በክስ ላይ ያልተገለጸ ነገር በማስረዳት ግዜስ ሊያባክኑ አይገባም፣ የመሰከሩት ነገር ከክሱ ጋር አይገናኝም ተብሎ ምስክሮች ይሰናበቱ በማለት መቃወሚያቸውን ቢያቀርቡም አቃቤ ሕግ በአንዳንድ ተከሳሾች ላይ ከተዘረዘሩት ኤግዚቢቶች በተጨማሪ ሌሎች ሲዲዎች በሚል ተጠቅሷል በማለቱ ፍርድ ቤቱ ያለ መቃወሚያውን አልፎ በሁለት ለአንድ የግራና ቀኝ ዳኞች ድምጽ በመሃል ዳኛ የልዩነት ድምጽ ምስክርነት ይቀጥላል ስላለ ምስክሮቹ ለፍርድ ቤቱ የአደባባይ ሐቁን በመገለባበጥ መስክረው በቀጣይነት ምስክርነቱ ከግንቦት 6 እስከ 16 ይቀጥላል በማለቱ ችሎ ችሎቱ ተቋርጧል። ኮሚቴዎቻችንም ለቀጣዩ አንድ ወር በግፍ ታስረው ሌላ ያሰተኛ ምስክሮችን እንዲጠባበቁ ተገደዋል። በሌላ በኩል በማከላይ ወንጀል ምርመራ በስር ላይ የሚገኙ ተማሪዎችን ቤተሰቦቻቸው መጎብኘት አለመቻላቸውን ገለጹ። በአሁኑ ወቅት በማዕከላዊ ወንጀል ምርመራ በእስር ላይ የሚገኙ የዩኒቨርሲቲ ተማሪዎች ቤተሰቦቻቸው መጎብኘት አለመቻላቸውን የተማሪዎቹ ቤተሰቦች ገልጸዋል። እንደ ቤተሰቦቻቸው ገለጻ ከዚህ ቀደም አንድ ዙር ብቻ ለመገናኘት እንደተፈቀደላቸው በመጥቀስ በአሁኑ ሰዓት ግን ባልታወቀ ምክንያት መከልከላቸውን አስረድተዋል። የተማሪዎቹ ቤተሰቦች ከክፍለ ሀገር አዲስ አበባ ድረስ ብዙ ወጪ በማውጣት የታሰሩ ተማሪዎችን እንደልባቸው ለመጠየቅ አለመቻላቸውን እንዳሳዘናቸው ገልጸዋል። አድማጮቻችን ለዛሬ ያዝናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ጭቆናው በዛብን በገዛ ገራችን ሰላም ባወደድን ተናቀ ክብራችን። ጭቆናው በዛብን በገዛ ገራችን ሰላም ባወደድን ተናቀ ክብራችን። ወንድሜ እህቴ እስኪ እንደራራ ግበኛን እናውግን በአንድነት በጋራ ግበኛን እናውግን በሚሰራው ስራ ሰላማዊ ሆነን በአንድነት በጋራ አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። ዛሬ 2005 ሚያዝያ 5 ነው። 365 ቀናት ወደ ኋላ መለስ ስንል 2004 ሚያዚያ 5 የነበረውን ሁኔታ ያስታውሰናል። በ2004 ሚያዚያ 5 ለመጀመሪያ ጊዜ አንዋር መስጂድ በድምጽ ተቃውሞ የተደረገበት እለት ነበር። ሰላማዊ ተቃውሞ ካወለያ ወደ አንዋር መስጊድ በመሄድ ተቃውሞውን አንድ እርምጃ ወደፊት ያሳደገበት ክስተት ነበር። ይህንን ተቃውሞ እንዲደረግ ጥሪ ያስተላለፉት ኮሚቴዎቹ አልነበሩም። የተቃውሞ እንዲደረግ ጥሪ ተላልፎ የነበረው በድምጻችን ይሰማ የፌስቡክ ገጽ ነበር። እንግዲህ ይህ ማለት ድምጻችን ይሰማ በተሳካ መልኩ ትግሉን መምራት ከጀመረ አንድ አመት አስቆጠረ ማለት ነው። ይህ የሚያሳየው በአሚር የሚታዘዝ ማህበረሰብ ብዙ ርቀት መጓዝ እንደሚችል ነው። ድምጻችን ይሰማ ባይኖር ኖሮ እስካሁን በዚህ መልኩ ላንቀጥል እንችል ነበር። አሚር መታዘዝ በእስላም ውስጥ ትልቅ ቦታ የተሰጠው ጉዳይ ነው። በኢስላም ጥላ ስር የተሰባሰቡ ማህበረሰቦች የግድ አሚር ሊኖራቸው እንደሚገባ ኢስላም ያስተምረናል። በአሚር የሚታዘዝ ህዝብ ለድልና ለስኬት የመብቃት እድሉ በጣም የሰፋ ሲሆን በተቃራኒው አሚር የሌለው ወይም በአሚር የማይታዘዝ ህብረተሰብ ለድልም ሆነ ለስኬት የመብቃት እድሉ በጣም የጠበበ ነው። ይህ ጉዳይ እጅግ ወሳኝ ስለሆነ ይህን በተመለከተ ያዘጋጀንላችሁ ጽሑፍ አለ፣ እንደሚከተለው ይቀርባል። ቃል ኪዳንን መጠበቅና ለአሚር ታዛዥ መሆን የሙስሊሙ ስብዕና ነው። ብርቅዬ የሆኑት ቀደምት ሰለፎችና ታቢዕዮች የእኛ ተምሳሌቶች እንደመሆናቸው ሁሉ ለአሚሮቻቸው ታዛዦች ነበሩ። አማኝ የሆነ ግለሰብ በቃሉ ጸንቶ በታማኝነቱ ታምኖ አሚሩን የታዘዘ ትውልድ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ነው። እነዚያ ብርቅዬ ሰሐቦች አሚሮቻቸውን በመታዘዛቸው ቃላቸውን በመጠበቃቸው በዱንያም ትልቅ ክብርን በአኸራም ጀነትን አላሁ ስብሓን Ta'ala ወፍቋቸዋል በተለይ ፈተናዎች በሚወዙበት ወቅት አንድነትን ማጠናከርና ለአሚር ታዛዥ መሆን እጅግ አስፈላጊ ጉዳይ ነው በአሁኑ ሰዓት ኢትዮጵያዊ ሙስሊሞች ከመቼውም በላይ አንድነታቸውን ጠብቀውና ለአሚራቸው ድምጻችን ይሰማ ፍጹም ታዛዥ ሆነው ለመብታቸው እየታገሉ ይገኛሉ ይህ ታይቶ የማይታወቅ አንድነትና ለአሚር ፍጹም ታዛዥ መሆን ከአላህ Subhanahu Ta'ala የተሰጠ ትልቅ ችሮታ መሆኑን እናምናለን። እንዲሁም ከዋናው አሚር ድምጻችን ይሰማ በተጨማሪ በየክፍለ ከተሞች ያሉ ሌሎች አሚሮች መኖራቸው ይታወቃል። በየክፍለ ከተሞቹ የሚገኙት ሙስሊሞችም የአሚራቸውን ትዕዛዝ በመጠበቅ ትግሉ ላይ እየተሳተፉ ይገኛሉ። ይሁን እንጂ በክፍለ ከተሞች ላይ አንዳንድ ችግሮች መታየታቸው አልቀረም። በክፍለ ከተማው ያለውን እንቅስቃሴ ኃላፊነት ወስደው እየመሩ ላሉት ሙስሊሞች የሚሰጠው ምላሽና ታዛዥነት በጣም አነስተኛ ሆኖ እናገኘዋለን። ይህን ከኢስላም አንጻርም ሆነ ለኮሚቴዎቻችን ከገባንላቸው ቃል ኪዳን አንጻር ስናየው በጣም ስህተት ከመሆኑም በላይ ቃል ኪዳን በማጠፍ ወንጀል ውስጥ እንደሚያስገባን ለማስታወስ ያህል የሚከተለውን እናቀርብላችኋለን። በአሚራ ለመታዘዝ የሚያስከትለውን ጥፋቶች ከመጥቀሳችን በፊት ለአሚር ታዛዥ መሆን እንዳለብን የሚያስረዱ እስላማዊ መረጃዎችን እናስታውሳቸዋለን። በአንድ ህብረተሰብ ውስጥ አሚር እጅግ በጣም አስፈላጊ ነው። የአላህን ዲን ይረዳል፣ በአላህ መንገድ ላይ ይታገላል፣ በመልካም ያዛል፣ ከመጥፎ ይከለክላል፣ የሙስሊሞችን ችግር ይካፈላል፣ ችግራቸውንም ይቀርፋል፣ አንድነታቸውን ይጠብቃል። በአሚሩ የሚመራ ህዝብ ንቁ፣ ታጋሽ፣ ታዛዥ ሲሆን በአንጻሩ በአሚር የማይመራ ትውልድ ግዴለሽ ባዶነት የሞላው ምስቅልቅል የወጣ ማህበረሰብ ይሆናል። አሚር ያለውና ለአሚሩም ታዛዥ የሆነ ማህበረሰብ እጅግ የሰለጠነ ማህበረሰብ ነው። አላሁ Wa ወተዓላ በቁርአኑ እንዲህ በማለት ለአሚር ታዛዥ መሆን እንዳለብን ያስረዳናል። ያ አዩሃ አለዚነ አመኑ الآخر ذلك خير وأحسن تأويلا እናንተ ያመናችሁ ሆይ አላህን ተገዙ መልእክተኛውንና ከእናንተም የስልጣን ባለቤቶችን ታዘዙ በማንኛውም ነገር ብትከራከሩ በአላህና በመጨረሻው ቀን የምታምኑ ብትሆኑ የተከራከራችሁበትን ነገር ወደ አላህና ወደ መልእክተኛው መልሱት ይህ የተሻለ መጨረሻውም ያማረ ነው ከቁርአን አንቀጽ እንደምንረዳው አሚርን መታዘዝ ግዴታ መሆኑንና በመካከላችን ግጭቶችና አለመግባባቶች ካሉ ወደ አላህና ወደ መልእክተኛው በመመለስ መፍትሄ ማፈላለግ እንዳለብን ያስረዳናል። ቡኻሪና ሙስሊም በዘገቡት አቡ ሁረይራ ረዲየላሁ አንሁ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ማለታቸውን ተናግረዋል። እኔን የታዘዘ በእርግጥ አላህን ነው የታዘዘው። እኔን ያመጸ በእርግጥ አላህን ያመጸው። አሚርን የታዘዘ በእርግጥ እኔን የታዘዘው አሚርን ያመጠ በእርግጥ እኔን ነው ያመጠው ብለዋል። በዚህ ሐዲስ አሚርን መታዘዝ ልክ ረሱል ሰለላሁ ዐለይሂ ወሰለም መታዘዝን መሆኑን ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ አድርገው ነግረውናል። በተለይ አሁን ባለንበት በሀገራችን ተጨባጭና ዲናችን ላይ በተጋረጠው አደጋ ተጨባጭ ሁኔታ ላይ ደግሞ ይበልጥ ለአሚሮቻችን ታዛዥና ታማኝ የመሆን ግዴታነት ከመቼውም ጊዜ በላይ የጠበቀ ይሆናል ለአሚሮቻችን ታዛዥ ከመሆን ጎን ለጎን የገባነውንም ቃል ኪዳን መጠበቅ አለብን አላሁ ስብሓንሁ ወተዓላ በተከበረው ቁርአኑ እንዲህ ይለናል من المؤمنين رجال صدقوا ما عاهدوا الله عليه فمنهم من قضى نحبه ومنهم من ينتظر وما بدلوا تبديلا ከአማኞች በእርሱ ላይ ለአላህ ቃል ኪዳን የገቡበትን እውነት የፈጸሙ ወንዶች አሉ ከእነርሱም ስለቱን የፈጸመ ለሃይማኖቱ የተገደለ አለ ከእነርሱም ገና የሚጠባበቅ አለ የገቡበትን ቃል መለወጥንም አልለወጡም ከቁርአኑ እንደምንረዳው ትክክለኛ አማኞች የገቡትን ቃል ኪዳን ተፈጻሚ ያደርጋሉ። ቃል ኪዳኑንም ያለፈጸመ አማኝ ቃል ኪዳኑን የሚፈጸምበትን ጊዜ ይጠባበቃል። ችግር አገኘኝ፣ መከራ ነካኝ ብሎ ቃሉን አይለውጥም፣ ወደ ኋላም አይንሸራተትም። ቃልን ማክበርና ለአሚር መታዘዝ ከፍተኛ ጥቅም እንዳለው ሁሉ ቃልን ማጠፍና ለአሚር ታዛዥ አለመሆን ወይም አሚር ያዘዘውን ተግባር አለመፈጸም ከባድ ቅጣት እንዳለው ኢስላም ያስተምረናል። ታላቁ ሰሐቢ አብደላህ ብን ዑመር ረዲየላሁ አንሁ መዲና ላይ ችግር በተፈጠረ ጊዜ እንዲህ ሲሉ ነብያዊ መልእክትን አስተላልፈው ነበር። ሰዎች ሆይ እኔ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ። ለከዳተኞች ሁሉ ራሱን የቻለ ባንዲራ የትንሳኤ ቀን ይተከልላቸዋል። በመቀጠልም እንዲያሉ ከዚህ አሚራችን ያፈነገጠ ሁሉ በእኔና በሱ መካከል የመጨረሻ ነው። ኢብኑ ሐጀር አልአስቀላኒ ረዲየላሁ አንሁ ፈትሑል ባሪ በተሰኘው መጽሐፋቸው ይህን ሐዲስ ሲያብራሩ በዋነኝነት ከዚህ ሐዲስ የምንረዳው ህዝቦች ቃል ኪዳን የገቡለትን አሚር መታዘዝና በሱም ላይ ማመጽ በሱም ላይ ማመጽ ከፍተኛ ወንጀል መሆኑን ነው ከፍተኛ ወንጀል መሆኑን ነው ብለዋል። አንድም ሙስሊም የአሚሩን ትዕዛዝ አልፈጸመም ማለት ወይም አልታዘዘም ማለት ለሙስሊሙ መዳከምና መከፋፈል ትልቅ ምክንያት ይሆናል። ለዚህም ጥሩ ምሳሌ የእሁድን ጦርነት ማንሳት ይቻላል። በእሁድ ጦርነት ጊዜ ሙስሊሞች እንዲሸነፉ ምክንያት የሆነው የአሚር ትዕዛዝ ባለመጠበቃቸው ነበር። በዚህ ምክንያት ለአሚር ታዛዥ አለመሆንንና ለሙስሊሙ መከፋፈል ምክንያት መሆንን ኢስላም ከማውገዝም አልፎ ታላቅ ቅጣት እንደሚጠብቀው ነቢያችን ሰለላሁ ዐለይሂ ወሰለም እጅግ በርካታ በሆኑ ሐዲሶች አስገንዝበዋል። ሙስሊም በዘገቡት ሐዲስም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አሚርን ከመታዘዝ እጁን ያነሳ ሰው አላህን ያለምንም ማስረጃ ነው የሚገናኘው ብለዋል። በሌላ ዘገባ የሙስሊሙን ጀማዓ ወይም አንድነትን ተለይቶ የሞተ ሰው የጃሂልያ አማማት ነው የሚሞተው ብለዋል። ከጃሂልያ አማማት አላህ ይጠብቀን። ስለዚህ በክፍለ ከተማ ያላችሁ ሙስሊሞች ለአሚር መታዘዝ እጅግ ወሳኝና ግዴታ መሆኑን ተረድታችሁ በከተማችሁ ትግሉን በኃላፊነት እየመሩ ካሉት ጋር በመተጋገዝና በመመካከር በአንድነት ትግሉን አጠናክራችሁ መቀጠል ይኖርባችኋል። ተቃውሞ አለ ብለው ማስታወቂያ ሲያወጡ ያለምንም ማንገራገር ትዕዛዛቸውን ተፈጻሚ ማድረግ ይኖርባችኋል። እነሱ ተቃውሞ አለ ብለው ጥሪ ሲያቀርቡ ጥሪውን ችላ ማለት ወይም ጥሪውን ንቆ መቅረት ከትክክለኛ አማኝ የሚጠበቅ አይደለም። ከላይ እንደጠቀስነው አንድ ሰው አሚሩን የማይታዘዝ ከሆነ ለሙስሊሞች መከፋፈል በር የከፈተ መሆኑን እንዲሁም ሙስሊሞች እንዲዳከሙ እያደረገ መሆኑን መዘንጋት የለብንም ሙስሊሞች በእኛ ሰበብ እንዲጠናከሩ እንጂ በእኛ ሰበብ እንዲዳከሙ ማድረግ የለብንም አሚርን መታዘዝ አንድነት ያመጣል አሚርን መታዘዝ በሙስሊሙ መካከል መለያየትና መራራቅን ያስወግዳል ፍቅርን ይጨምራል የሙስሊሙን አቅም ያጎለብታል አላህን ያስደስታል የአላህንም ነስር ወይም ድል ቅርብ ያደርጋል በዱንያ ላይ ከሁሉም በላይ እንድንሆን ምክንያት ይሆነናል አሚርን መታዘዝ ነብዩ ሰለላሁ ዐለይሂ ወሰለምን መታዘዝ በመሆኑ በአኺራ ትልቅ ምንዳ ያስገኛል። ለጀነት መግቢያም ምክንያት ይሆናል። አላህ ሁላችንንም በጀነት አልፈርደውስ የረሱልን ሰለላሁ ዐለይሂ ወሰለም ጉርብትናን ይወፍቀን። አላሁ ስብሓነሁ ወተዓላ አሚሮቻችንን ከእስር ቤት ነፃ አድርጎ የጠየቅነው የመብት ጥያቄ ተመልሶልን በጀነት አልፈርደውስ የምንገናኘን ያድርገን እያለን እዚህ ላይ እንሰናበታችኋለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። አሚርን መታዘዝ በተመለከተ የአዲስ አበባ ሙስሊሞች እጅግ በጣም ሊመሰገኑ ይገባቸዋል። የአሚራቸውን ትዕዛዝ ለመፈጸም ሁል ጊዜም ዝግጁ ሆነው ነው የሚጠባበቁት። አሚራችን ድምጻችን ይሰማ ምን አለ በማለት የቻሉት ያክል መረጃ በማጣራት ተግባራዊ ለማድረግ የሚያደርጉት ጥረት በጣም የሚበረታታና የሚያስመሰግን ነው። በክፍለ ሀገር ያላችሁ ሙስሊሞችም የአዲስ አበባ ሙስሊሞችን አራያ በመከተል እናንተም የበኩላችሁን ጥረት እንድታደርጉ እንጠይቃለን። በእርግጥ በክፍለ ሀገርም በጣም ጀግናና ያሚራቸውን ትዕዛዝ የሚያከብሩ አሉ። ሆኖም በአንዳንድ አካባቢዎች ክፍተት ይታያል። ይህን ክፍተት ቶሎ ማስተካከል አለባችሁ እንላለን። ቀጥሎ የምናቀርብላችሁ እያንዳንዳችን ራሳችንን ልንፈትሽበት በሚገባ ጉዳይ ላይ ነው። እሱም ለዚህ ትግል ምን አበረከትኩ፣ ምን እየሰራሁ ነው የሚለውን ለራሳችን ጠይቀነው ራሳችንን እንድንፈትሽበት ነው። በዚህ ትግል ላይ እያንዳንዱ ሰው ኃላፊነት እንዳለበትና ነገም አላህ ፊት መጠየቁ የማይቀር ከመሆኑ በተጨማሪ ኮሚቴዎቻችንም ያስገቡን ቃል አለ። ሆኖም በርካቶች በዚህ ጉዳይ ላይ ተዘናግተው ይታያሉ። ከነዚህም ከተዘናጉት ውስጥ አንድ ወንድማችን ራሱን እየፈተሸ ከራሱ ጋር የሚያወራበትንና በራሱ የሚያዝንበትን ሁኔታ እንደሚከተለው አዘጋጅተንላችኋል። የድርሻዬን ለዲኔ አንዳንዴ የዱንያ ነገር ራሴን ተቆጣጥሮኝ ይውልና ይደርስና የሰላት ሰዓት ይደርሳ ከአላህ ጋር ስገናኝ ውስጤ ይታጠባል፣ ጭንቀቴ ይወገዳል። እዚህ ምድር ላይ የመጣሁበትን ዓላማ በላጭነቱን ስገነዘበው የዱንያ ጣጣዬ እርግፍ ብሎ ይወድቃል። አኼራዬ፣ የእውነት መንገዴ፣ እስልምናዬ፣ ዲኔ፣ የዘላለም ቤቴ ከፊት ለፊት ይታዩኛል። ትላንት አባቶችና እናቶቼ ዲኔን አስረክበውኝ የእውነት ሰው የአላህ ሰው እንደሆን መርተውኝ ተክተው ኃላፊነት ሰጡ። ዛሬ እኔ የድርሻዬን ለዲኔ መወጣት ከበደኝ። ለምን? ዱላ ፈርቼ፣ እስራት ፈርቼ፣ ውሸትን ደግፌ አንዳንድ ጊዜ የአሚሮችን ትዕዛዝ ተቀብዬ ልቤ ሞልቶ ለዲኔ ዘብ ለዘላለም እንደምቆም ለራሴ ቃል እገባለሁ። በወራቱ ልቤ ይቀሰቅሳል፣ ይሳሳል። ለምን ዱንያ አታላኝ ጫናውን ፈርቼ ወይስ ዲኔን ለአውሬዎቹ ለመሸጥ ወይስ ለልጆቼ የጀሃነምን በር ለማስከፈት ወይስ ኃላፊነት ሽሽት ለአኼራዬ ቅድሚያ ልሰጥ እኔ ለዘላለም ላስጠብቅ ለእስልምና ህይወቴን ልሰጥ አልነበር ግን ውስጥ ይሽወጣል ትእዛዝ አይቼ ሰምቼ ትእዛዝ አይቼ ሰምቼ ተአሚሮች ስልክ መሆን ጀመርኩ እያነበቡ ግዴለሽነት ውስጥ የተፈጠረ የወያኔ መንግስት በሰራው መርስ ተጠቅቼ ልቤ ሳሳ ሳለቅስለት ስደክምለት ስጮህለት እንደ አይኔ ብሌን ስጠብቀው የነበረው ድኔ ከውስጥ የጠፋ የት ነኝ ያለሁት? ለምን ቀነሱ እኔም ልቤ እንደሌላው ተሸረሸረ። አላህ ይጠብቃቸው። ህይወታቸውን፣ ቤተሰባቸውን፣ ሚስቶቻቸውን፣ ልጆቻቸውን ትተው ከሀገር የተሰደዱ ሀገራቸው ውስጥ ሆነው ቢያስሩን፣ ቢገድሉን፣ ይግደሉን፣ ቢያስሩን፣ ይሰሩን ከዲን አይበልጥም ብለው ኃላፊነታቸውን በሙሉ ጊዜያቸው እየተወጡ እኔ ምን ነው እንዲወጉት ምን እንደሆንኩ አላውቅም። ምን አስነክተውኝ ይሆን? እንዲህ ልቤን ተንሸራተተው ከአሚሮች የማነበውን የምሰማውን ትንሽ የራሴን ድርሻ ከግምት የማትገባውን ተሳትፎ እንኳን እንዲህ መቀዝቀዜ ችላ ባይ መሆኔን ሳስበው ከያባኛል የወያኔ የኢቲቪ የውሸት ፕሮፓጋንዳ ማስጠንቀቂያ ከአላህ በልጦብኝ እጄን ሰበሰብኩ፣ እርምጃዬን ቀነስኩ ወይስ ምንድን ነው? ወደ ኋላ ሸሸሁ። ምክንያቴን እንኳን መረዳት አልቻለም። እነዚህ አሜሮቻችን እኛ ው ብለን ከሞቀ ቤታቸው ከልጆቻቸው ነጥለን አስደበደብናቸው። ተወገሩ፣ ተሰቃዩ፣ አሸባሪ፣ አክራሪ፣ አስፋል ናቸው። ያ ሁሉ ስል የነበረው እነሱን እሳት ለመጣት ለመንቀሳቀስ ሲሆን ከነሱ ቀድሜ ፊዳ ልሆን ሲገባ እኔ ዳሩ ግን ያ ሁሉ ቀርቶ ለተሳትፎ የአሁኑ አሚሮች የሚሰጡትን ትዕዛዝ እንኳን ተግባሪ ለመሆን መተኛት ሲገረመኝ እነዚህም አሚሮች እኮ እኔ ካልተባበርኳቸው ብቻቸው ምን ሊያደርጉ ይችላሉ? የኔ ምሰሶነት የኔ ድጋፍ ነው ድጋፋቸው። ለዲኔ ወንድሞቼ ሞቱ፣ በቀኑ በመስጊድ በራፍ ላይ ተደፉ፣ ለኔ ዲን ሲሉ ታሰሩ። ረግፍ ረግፍ የበዛ ለኔ ቸልተኝነቴ ከነከነኝ። ዱንያ በለጠችብኝ። በግልጽ በግልጽ አሳየችኝ። ማንነቴን ተስተካከለች። ያአላህ የአንድነታችን ተምሳሌት እስልምና የዲኔ እኔ ያለሁ በህይወት ከአምስት አስር ዓመት በኋላ ልጄ ክህደትን ይዞ ሀገሬ በእስልምና አፍራ ሙስሊሙ አንገቱን ደፍቶ ማየትን አልሻም። የትውልድ አደራዬ፣ የእምነት መመሪያዬ ግድ ይለኛል ትክክለኛውን ዲን እንዳስተላለፍ የታደሉት ለዲዱ የቆሙት ስንት ሲለፉ አይጥና ድመት ሆነው ከመንግስት ጋር ስንት ታላቅ ስራ ለዲናቸው ሲሰሩ እኔ ቀላሉን እንኳን መረጃ ለማቀበል እንኳን ተሳታፊ ለመሆን እንኳን ጉልበት ወኔ ሲያንሰኝ ዛሬ በቆሜ እኔ እኔነትን ማንነቴን ፈተነኝ። ይህ ነው ወይ ወግ? ይህ ነው ወይ ወጉ? ይህ ነው ወይ እስልምናዬ? የምለው ይህ ነው ወይ የዲን ፍቅር ቃል ቃል ገብቼ ዲኔን ላልሸጥ የምወዳትን ሀገሬን አንድነቷን የምሰሰላት እምነቴን የእምነት ፍጥስ ስታጣ ማየት ይህ ነው ወይ ህሊናዬ አሁንስ አሁንስ የእውነት ቃል የለም እንዳትሉ እኔ ቃሌን ብዙ ጊዜ ስላፈረስኩ የእውነት ቃሌን እሰጣለሁ እኔ እያለሁ ዲኔን ስልምናይ ልጠብቅ፣ የአሚሮቼን ትዕዛዝ ከማንም በፊት ቀዳሚ ሆኜ ልተገብር፣ ውጤት በፍቅረት እንጂ በኔ መሸሽ ህዝቤን ውጤት አልባ ያደርጋልና ላላስደርግ፣ ኢትዮጵያ እናት ሀገሬን እንደተከበረች ላስከብራት፣ እምነቴን ላልሸጥ ላላስነካ፣ የአሚሮቼን ትዕዛዝ ልፈጽም፣ የእውነት ቃሌን እሰጣለሁ። የእውነት ቃሌን እሰጣለሁ። ሌላ ምንም የለኝ እስላም ነው ሃይማኖቴ ከብሮ መሞት ነው ምኞቴ አላሁን በቃሌ አፈር እስክገባ አሁን የምናቀርብላችሁ እቁ የፖለቲካ ምሁርና ተንታኝ የሆነው ጀዋር መሐመድ ሰላማዊ ትግልን አስመልክቶ ከፍትህ ሬዲዮ ለቀረቡለት ጥያቄዎች የሰጠውን ማብራሪያ ይሆናል። ሰላማዊ ትግልንና ጥቅሞቹን ቀላልና ግልጽ በሆነ ሁኔታ አብራርቶልናል። ሁላችሁም እንድትከታተሉት እንጋብዛችኋለን። የመጀመሪያው ጥያቄ የምጠይቅክ ሰላማዊ ትግል ምንድነው በአምባገነን መንግስት ላይስ ምን አይነት ተጽዕኖ ይፈጥራል? ሰላማዊ ትግል ወይም ደግሞ ነን ቫለንት ሬዚስታንስ ሲባል እንግዲህ አንድ ማህበረሰብ ጭቆና ሲደርስበት፣ መብቱ ሲረገጥ፣ ሲታፈን በተለይ በአምባገነን ስርዓቶች ያንን አፈና ለመቋቋምና እምቢ ለማለት እንዲሁም አፈናውን ለመቀልበስና ነፃነቱን መልሶ ለመጎናጸፍ ጦር ሳያነሳ መሳሪያ ሳያነሳ ህይወትን በማጥፋት ላይ ባነጣጠረ መልኩ ሳይሆን ከጦርና ከመሳሪያ ወጣ ባሉ ዘዴዎች በመጠቀም የስርዓቱን አንደኛ መቃወም፣ ሁለተኛ ደግሞ የስርዓቱን የማፈን አቅም ለማፈን የሚጠቀምባቸውን ቁሳዊና ሳይኮሎጂካዊ የሆኑ ዘዴዎችን በመቋቋም እንዲሁም በመቀልበስና በማዳከም መብትን መጎናጸፍ ማለት ነው። እንግዲህ ከአርም ስትራግል ወይም ደግሞ ከትጥቅ ትግል ለየት የሚያደርገው በጣም በጣም ትንሽ ነገር ነው። ትንሹ ማለትም እንደ ጦር ትግል ወይም የትጥቅ ትግል በመሳሪያ አትጠቀሚም፣ ለመግደል አይደለም የምትንቀሳቀሹ። ትልቁ ነገር እንግዲህ በአርም ስትረግል ወይም ደግሞ የትጥቅ ትግል ውስጥ ራሽናሉ ምንድነው ነው? የስርዓቱን የማፈኛ ወሳኝ ኃይል የሆነውን በተለይ ወታደሩን በማዳከም በመደምሰስ በመፍጀት የሚደረግ መጨረሻ ላይ ስርዓቱን በመገልበጥ የሚደረግ ትግል ሲሆን ሰላማዊ ትግል ደግሞ የስርዓቱን ሁለመና በማጥቃት ይህም ማለት ጦሩንም ቢሆን በመግደል ሳይሆን የመግደል አቅሙን በማዳከም ለምሳሌ አንድ ጦር ሶስት አራት ሰዎች ቢሰለፉ እነሱን ለመግደል ለማሰር ሊመቸው ይችላል። 300 መቶ ሺህ ሰው ከወጣ ግን ምንም ያህል ጦር በስርዓቱ ቢልክ ቢያመጣ ለማፈንና ለመግደል ያስቸግረዋል። በእንዲህ አይነት መልኩ የጦሩን ውጤታማነት ወይም ኤፊሽንሲ የማዳከም ስርዓቱ እንዲስለፈለፍ ከሚደርስበት ጫና ወይ ጥያቄዎቹን እንዲመልስና ከጥፋቱ እንዲማር እንዲመለስ የመሳሰሉ የተለያዩ ዘዴዎችን መጠቀም ማለት ነው። ይህ ማለት ከጦር ውጪ በሆኑ በማንኛውም ስርዓትን ሊያዳክም የሚችሉ ዘዴዎች መጠቀም ማለት ነው። እንግዲህ ሰላማዊ ትግል okay شكرا جزاك الله خيرا። ወደ ሁለተኛው ጥያቄ ሲሄድ ደግሞ ኢትዮጵያ ሙስሊሞች የሄዱበት ሰላማዊ ትግል ሲገመገም እንዴት ታየዋለህ? ከሰላማዊ ትግል ውስጥ የተገኙ ነገሮች ምንድን ናቸው ታስባለህ? እንግዲህ የኢትዮጵያ ሙስሊሞች በሚገርም መልኩ የተጠቀሙበትና የሄዱበት መንገድ ብዙ ብዙ ብዙ casebook የሆነ የሰላማዊ ትግል መንገድ ነው የተጠቀሙት። ከገጠማቸው የስርዓት ጨቋኝነትና ከዚህ በፊት ከነበረው record እንዲሁም ደግሞ ያነሱት issue በአለም ላይ በቀላሉ ሊሸነፉበት የሚችሉበት አይነት issue ነበር። ይሄ ማለትም እንግዲህ የሃይማኖት መብት ጥያቄን ያነሱት በተለይ ደግሞ በአለም ላይ በአረቡ ዓለም እና በምዕራቡ መካከል በፖለቲካ ፈጥጫ ላይ እስልምና እንደ ዋና ጉዳይ ሆኖ ጸረ እስላምና ጸረ እስልምና አመለካከቶች በስፋት በአለም ላይ በመጡበትና ሰዎች ለመብታቸው ሲታገሉ በቀላሉ በአሸባሪነትና በአክራሪነት ተፈርጀው ብዙ ጠላታቸው ብዙ አጋር ማግኘት የሚችልበት ሁኔታ ላይ በነበረበት ወቅት ነው የኢትዮጵያ ሙስሊሞች ጥያቄውን አንግቦ የተነሳውትና እና መንግስትም እንግዲህ ሲገባበት ከዚህ አንጻር ብዙም ቦታ ሳይሰጠው በቀላሉ ደመስሰዋለሁ ይሄንን እንቅስቃሴ ከሚል ተነስቶ ነው እንግዲህ የገባበት እና ከዛ አንጻር ስታየው መወጣት ከነበረባቸው ፈተና እና ከጉዳዩ ውስብስብነት አንጻር ስታዩ እንግዲህ ብዙ ነገር ነው የሰሩት። ከዚህ ውስጥ እንግዲህ አስቀድሞ የስርዓቱን አላማና ጸባይ መረዳት ነበረባቸው። ይህም ማለት ስርዓቱ የሙስሊሙን ማህበረሰብ በተለይ ወጣቱን በማስቆጣት ወደ ወደ ነውጥና ወደ ፍጥጫ በማስገባት ኢትዮጵያ ውስጥ አክራሪዎችና አሸባሪዎች ሰፍ መጥተዋል። እነዚህን አሸባሪዎች ለመምታት በሚል ከምዕራብ የቁሳዊና ወታደራዊ ድጋፍ ማግኘት እንዲሁም ደግሞ በኢትዮጵያ ውስጥ በተለይ የክርስቲያኑ ማህበረሰብ በማስደንገጥና በማወናበድ ከጎኑ በማሰለፍ ከሀገር ውስጥ የሚነሳበትን የተለያዩ ፖለቲካዊና የሰብአዊ መብት ጥያቄዎች ለማዳፈን ፍላጎት ነበረው። በሶስተኛ ደረጃ ደግሞ የኢትዮጵያ ሙስሊም ተቋማቶችን በተለይ መጅሊሱንና በየደረጃው ያሉ የመስጊዶችን በመቆጣጠር በእስልምና የሙስሊሙ ማህበረሰብ የሚማረውም ሆነ የጸሎት ሂደቱ መንግስት በሚያመቸው ፕሮፓጋንዳ እንዲሆን ፍላጎት ነበረውና እንግዲህ ይህን ሁሉ ለማድረግ በመጠነ ሰፊ ዝግጅት የገባበት ነው። ይህንን በመረዳት እያንዳንዷ የስርዓቱ ስትራቴጂዎች እንዲመቱ የተቻለበት ሁኔታ ነው። ለምሳሌ ሙስሊሙን በተለያየ ሴክት ለመከፋፈል ያደረገው ሙከራ እንዳውም ከዚህ በፊት ታይቶ ያልነበረ አይነት ጥንካሬና አንድነት በሙስሊም ውስጥ እንዲመጣ ማድረግ ተችሏል። ጥያቄውን ግልጽ በሆነና በጣም አጭርና concise precise በሆነ መልኩ ለመንግስትም ለተለያየ ኃይልም በማቅረብ ጥያቄዎቹ ላይ ስምምነት እንዲመጣ በማድረግ በሁለተኛ ደረጃ ደግሞ እንግዲህ መንግስት ህዝቡን ወደ ብጥብጥ መንዳት እንደፈለገ በመረዳት ሰላማዊ ትግልን ህዝቡ ልብ ውስጥ እንዲገባና ህዝቡ ሰላማዊ ትግልን በደንብ ተረድቶ ወጥ በሆነና ዲሲፕሊን ባለው መልኩ እንዲሳተፉበት በማድረግ ያ መንግስት የፈለገው ብጥብጥ እንዳይመጣና ኢትዮጵያ ውስጥ militant የሆኑ ጦረኛ የሆኑ ሙስሊሞች አሉ ለማለት መንግስት የፈለገው አጀንዳ ወይም narrative እንዲመታበት ማድረግ ተችሏል። በዚህም የተነሳ አስቀድሞ ከመንግስት ጎን ለመቆም አዝማሚያ ያሳዩ የምዕራብ መንግስታት ሳይቀር በአሁኑ ወቅት ከመንግስትን ከመቆጣትና ከማውገዝ አልፈው የኢትዮጵያን ሙስሊሞች እንቅስቃሴ ወደ መደገፍ እያዞሩ ያለበት ሁኔታ ነው የምናየው። በኢትዮጵያ ውስጥም በተለይ የክርስቲያኑ ህዝብ ለማስበርገግ በከፍተኛ የፕሮፓጋንዳ ሲደረግ እንደነበረ የምናውቀው ነው። ያንንም ከኢትዮጵያ ክርስቲያኖች አመራር ጋር መጥነ ሰፊ ገለጻ በማድረግና አብሮ የመስራት ስራ በማድረግ በተለይ ደግሞ በዳያስፖራው ሰፊ ስራ በመሰራቱ የተነሳ በኢትዮጵያ ሙስሊሞችና በኢትዮጵያ ክርስቲያኖች መካከል ያለው ግንኙነት ከመቼውም በላይ የጠነከረ የኢትዮጵያ ክርስቲያኖች የኢትዮጵያ ሙስሊምን መጠራጠር አይደለም። እንዳውም ወደ መደገፍና አብሮነታቸውን solidarity እያሳዩ ያለበት ሁኔታ ነው የምናየው። እንግዲህ ወደ መጨረሻው ላይ እንደ ውጤት ብለን ከምናያቸው ነገሮች ውስጥ በሙስሊሙ ኡማ መካከል ያለው አንድነት መጠናከር፣ የሙስሊሙ አጀንዳ ፖዘቲቭ በሆነ መልኩ ወደ ዓለም መውጣቱ ይህም ማለት ለረጅም ጊዜ እንግዲህ አብዛኞቹ የሙስሊም ማህበረሰቦች በ negative ነገር ነው የሚታወቁት እና የኢትዮጵያ ሙስሊሞች ሞዴል ለዓለም ሙስሊም ማህበረሰብ ለዓለም ማህበረሰብ ራሱ ሞዴል ሊሆኑ በሚችሉበት መልኩ የኢትዮጵያ ሙስሊሞች አጀንዳ ዲስፕሊን ባለው መልኩ ወደ ፊት መውጣቱን እናያለን። እነዚህ እንግዲህ ዋና ዋና የትግሉ ውጤት ናቸው ብዬ አስባለሁ። okay ወደ ሶስተኛው ጥያቄ ሲሄድ የሰላማዊ ትግል ጥቅሙ ምንድን ነው? ህዝቡ ለሰላማዊ ትግል ምን አይነት አመለካከት ሊኖረው ይገባል ትላለህ? እንግዲህ እስላማዊ ትግል ጥቅሙ ዋናው ምንድነው? በመንግስት በሌለው መሳሪያ ነው የምትታገየው። መንግስት በብዛት ያለው የማስገደጃ መሳሪያ ነው፣ ማለትም ጠመንጃ፣ ፖሊስ፣ ወታደር፣ እስር ቤት ነው ያለው። ብዙ ጊዜ በጦር ስትታገዩ መንግስት ባለው ጥንካሬ ላይ ነው የምትታገዩና ሰላማዊ ትግል እንግዲህ መንግስት የሌለው መሳሪያ ነው። መንግስት በሰላም ሰው መታገል በጣም ይከብደዋል። ህዝብ በሰላም እንግዲህ ሰላማዊ ትግል ስንል ሰልፍ ማድረግ ብቻ አይደለም ወይ አሁን እንደሚደረገው በየመስጊኑ ማድረጉ ብቻ ሳይሆን የተለያዩ አይነት የመንግስትን ስራ የሚያጋልጡ የመንግስትን ስራ የሚኮንኑ የመንግስት ስራ መንግስትን አፈና የሚቋቋሙ መንገዶችን በምንጠቀምበት ጊዜ መንግስት እነዛን ተመሳሳይ እርምጃ ወስዶ ለመቀልበስ የሚኖረው አቅም በጣም ዝቅተኛ ነው። ልምዱም አይኖራቸውም። በተለይ ደግሞ እንደኛ ሀገር በጦርነት ውስጥ መጥተው ስልጣን የያዙ ኃይሎች ሁሌም የሚያውቁት expert የሆኑት በቫይለንስ በብጥብጥና በረብሻ ላይ እንጂ ዲስፕሊን ባለው ህዝብ አንድነት ባለው እና ብዛት ህዝብ በሚሳተፍበት ሀገሬው ሁሉ በሚሳተፍበት አይነት የትግል ሂደት ውስጥ ወይም ደግሞ የፖለቲካ ፍጥጫ ሂደት ውስጥ ልምዱም ስለሌላቸው ብዙ ጊዜ ግር የሚላቸውና እንደፈለጋቸው ለመታገል የሚያስቸግራቸው ሁኔታ ነው ያለው። ሌላው ጥቅሙ ሰላማዊ ትግል ወይም ደግሞ ነፍጥ አልባ ትግል ስንል የዛ ማህበረሰብ እያንዳንዱ ክፍል ሊሳተፍበት የሚችል ትግል ከመሆኑ የተነሳ ኮስት ኢፌክቲቭ ነው። ይህም ማለት ምንድነው? ህፃኑ፣ ሽማግሌው፣ እናቶች፣ እህቶች፣ መምህራን፣ የመንግስት ሰራተኞች፣ ሁሉም ሰው ሊሳተፍበት በሚችለው መልኩ የሚሰራ ትግል ነው። አሁን በሙስሊሙ ትግሉ ስላለፉት 15 ወራት እንዳየነው ሁሉም የሙስሊሙ ማህበረሰብ ይነስ የሚብዛም እየተሳተፈበት ያለበት ነው። ምሁሩ ሀሳብ በማመንጨት ምክር በመለገስ የሚዲያ ሰዎች የሚዲያ ሽፋን በመስጠት እናቶች የሰደቃውን ፕሮግራም ላይ ምግብ በማዘጋጀት አባቶች ወጣቶችን በመምከርና የሀሳብ አንድነት አንድ ላይ እንዲመጣ በማድረግ አሊሞች የስፕሪቹዋል ወይም ሃይማኖታዊ ጋይዳንስ በመስጠት ወጣቱ በጉልበቱ በመርዳት ህፃናቶቹ ድምጻችን ይሰማ የሚለውን መፈክር በድንጋይ በሚጫወቱበት ብዙም ነገር ከስራቸው ሳይወጡ በድንጋይ ራሱ ሳይቀር እየኮለኮሉ የሚያሳዩበት ሁሉም ህዝብ ሊያሳትፍ የሚችል አይነት ትግል ከመሆኑ የተነሳ በልትግሉ የሚጠይቀው መስዋዕትነት cost ኡ distribute ያደርጋል ማለትም በህዝቡ ላይ ስለሚከፋፈል ልክ 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጥ እንደሚባለው ሰላማዊ ትግል ሚሊዮኖች ሊሳተፉበት የሚችሉት አይነት ትግል ስለሆነ ቀለል ይላል። የጦር ትግል ውስጥ ስንገባ እንግዲህ ጦር አንስተው ሊሳተፉ የሚችሉት በጣም አነስ ያሉ ሰዎች ናቸው። ግፋቢል በአስርታት ሺዎች የሚቆጠሩና በህዝቡ ውስጥ በተወሰነ ደረጃ የሚሰሩ ናቸውና አብዛኛው ሰው አዛውንቱ እናቶች፣ አባቶች፣ ባለሀብቶች ብዙም በቀጥታ ሊሳተፉበት የሚችሉት አይደለም እና በትልቁ ሸክም በጥቂት በአናሳ ሰዎች ላይ የሚደረግ ነው የአርመር ስትራግል ስንል። የሰላማዊ ትግል ግን ሁሉም ተከፋፍሎት የሚያደርገው ትግል ከመሆኑ የተነሳ cost effective ነው። በኢትዮጵያ ሙስሊሞች ጥያቄ ረገድ ስናየው ግን ብቸኛው አማራጭ ነው። ምክንያቱም መንግስት ካለው ኃይልና ከዓለም የፖለቲካ ሁኔታ የተነሳ ወደ ጦር የሚገባ ቢሆን advantage ኡ ትልቁ advantage ለመንግስት ይሆን ነበረ። በትግል ውስጥ ሁሌም በትግል ውስጥ ሁሌም ለስራ ለባላንጣሽ በሚከብደው ላንቺ በሚቀለው ብትር ነው መማታት ያለብሽ እና በዚህ ባለው ሁኔታ ለሙስሊሙ ሰላማዊ ትግል በጣም የተሻለ strategic advantage የሚሰጥ ትግል ከመሆኑ የተነሳ ለስርዓቱ ደግሞ ከበድ የሚል ከመሆኑ የተነሳ ነው የተመረጠውና ለውጤትም ለማምጣት ራሱ ብዙ ሰው ቅድም እንዳልኩ ከመሳተፉ አንፃር የመንግስትን narrative ወይም ደግሞ ፕሮፓጋንዳ ለመቋቋም እነሱ ነውጠኞች ናቸው፣ አክራሪዎች ናቸው የሚለውን ለመምታትና ያንን ለማክሸፍ ካለው advantage ረገድ ስታዩ ጥቅም አለው። ህዝቡ እንዴት ነው መረዳት ያለበት ለሚለው ህዝቡ ሰላማዊ ትግልን እንደ ትግል ማየት አለበት። እንደ ትግል እንደ ማንኛውም ትግል ሊያየው ይገባል። ይህ ማለት መስዋዕትነት መክፈል እንዳለበት፣ መሸነፍ ማሸነፍ እንዳለ እንዳለ ማፈግፈግና አድቫንስ የማድረግ እንዳለ፣ መመከትና ማጥቃት እንዳለ መረዳት ያስፈልጋል። ብዙ ጊዜ ህዝቡ አንዳንድ የተሳሳቱ አመለካከቶች አሉ። ሰላማዊ ትግል ሲባል እጅን ሰብስቦ ስርዓቱን አፋኙን መማጸን ማለት ብቻ አይደለም፣ መጋፈጥና መታገል ማለት ነው። ስንጋፈጥና ስንታገል ሞር ስታክቲካል በሆነና እኛን እኛ ላይ ከሚደርሰው ጉዳት በተሻለ ስርዓቱን በሚጎዳ መልኩ መታገል ማለት እንደሆነና ግን እጅ መስጠት እንዳልሆነ መረዳት ያስፈልጋል። ከዛው ጋር ተያይዞ ደግሞ የሰላማዊ ትግል ስንል እንደማንኛውም ትግል ጊዜ የሚወስድ እንደማንኛውም ትግል ሞቅ ቀዝቀዝ እየተደረገ የሚሄድ መሆኑን በቀላሉ ህዝብ ግር ብሎ ስለወጣ አንድ ሳምንት ላይ አንድ ሚሊዮን ህዝብ ስለወጣ ብቻ በቀላሉ መልስ የሚያስመልስ ሳይሆን እንደማንኛውም ትግል ረዘም ያለ ለአመታት የሚቆይ አይነት ትግል እንደሆነና ትልቁ ቁም ነገር እየቀዘቀዘና እየተዳከመ ሳይሆን ቀዝቀዝ ሞቅ ቀዝቀዝ ሞቅ እያለ በሂደት የሚሄድ አይነት ትግል እንደሆነ ከጊዜ ወደ ጊዜው ግን ውጤቶች እያወጣ እንደሚሄድ ብዙ ጊዜ በትጥቅ ትግል ውስጥ ውጤት ተብሎ የሚታዩት ሰፋ ያለ ምድር የመያዝ ዛሬ ከያዙት ምድር ላይ ከፍ ብሎ መሄዱ physical የሆነ አይነት መልካ ምድራዊ ለውጦችን ስለሚታይ እነሱ ነው እንደ ውጤት የሚታየው። ሰላማዊ ትግል ውስጥ ግን ብዙ ጊዜ ሊታዩ የማይችሉ ውጤቶችን ነው የሚገኙት። ቅድም እንዳልኩት የስርዓቱ narrative መምታት ራሱ በሙስሊሙ መካከል በኡማው መካከል እንዲህ አይነት አንድነት መምጣት እንዲህ አይነት ለወደፊት የማህበረሰቡን አቅምና የትግሉን አቅም ሊያጠናክሩ የሚችሉ ውጤቶች እየመጡ የሚሄዱ ስለሆነ ሰላማዊ ትግል በ nature ኡ ለየት ያለና ውጤቱም በጣም constructive በሆነ መልኩ የሚሄድ ሆኖም ግን ማሸነፍም መሸነፍም ማፈግፈግም ማጥቃትም ያለበት አይነት ትግል እንደሆነና እንደማንኛውም ነገር በተለይ በተለይ ደግሞ እንደማንኛውም ትግል ማህበረሰቡን ያን መፍቴን ማስከበር አለብኝ ብሎ ለተነሳው ማህበረሰብ መስዋዕትነት እንደሚያስከፍል ሰዎች ሊሞቱ እንደሚችሉ ሰዎች ሊታሰሩ እንደሚችሉ ንብረት ሊወድም እንደሚችል ሰዎች ከሀገር ሊባረሩ እንደሚችሉ በህዝቡ ላይ ጉዳት መድረስ እንደሚችል ምክንያቱም ላባችንን ጠብታ እናደርግ ደሞዝ እንደማይከፈለን ሁሉ ነፃነትንና መብትን ለማስከበር መስዋዕትነት ሳይከፈል የለም። ይሄኛው መስዋዕትን ይሄኛው ሰላማዊ ትግሉ ለየት የሚያደርገው ነገር ቢኖር በተለይ ካለው ተጨባጭ ሁኔታ የተነሳ ከሚያስከፍለው ዋጋ የሚያመጣው ውጤት ይሻላል ከሚል እንጂ እንደማንኛውም ትግል እሱም የሚያስከፍለው ዋጋ እንዳለ መረዳት ያስፈልጋል። okay ወደ አራተኛው ጥያቄ ሲሄድ በዚህ ሰላማዊ ትግል ላይ ከእያንዳንዱ ሰው ምን ይጠበቃል ብለ ታስባለህ? እንግዲህ እያንዳንዱ ሰው የሰላማዊ ትግል ደስ የሚል ነውና ለየት የሚያደርገው ቅድም እንዳልኩት ሁሉም ሰው ሊሳተፍበት የሚችለው ሲሳተፍም ራሱ በየቀኑ ከሚያደርገው የራሱ ሀላፊነት ብዙም ሳይወጣ contribute ሊያደርግ ለትግሉ መዋጮ ሊሰጥ የሚችልበት ሁኔታ ትግል ነው። ለምሳሌ ምሁሩ እያስተማረ ፕሮፌሰር ሆኖ እያስተማረ ጎን ለጎን በሚያስተምረው ጽሁፍ ላይ ስለ ሙስሊሙ ጉዳይ ቢጽፍ ምክር ቢሰጥ፣ ነጋዴው የግድ ወጥቶ ከስርዓቱ ጋር እየተጋፈጠ ከሚጎዳ በየሱቁም ቢሆን ቁጭ እያለ ጎን ለጎን ወረቀቶችን ሊያተም የሚችልበት ትግሉን በተለያዩ መልኮች ሊረዳ የሚችልበት አሊሞቹ የግድ ወጥተው ሰዓቱን ሳይቃወሙ የትግሉን ሊያበረታቱ የሚችሉ ሃይማኖታዊ ትምህርቶችን መስጠት የሚችሉበት ሁሉም ሰው ግን ሁሉም ሰው እናሸንፋለን ማሸነፍ አለብን የሚለው ላይ ይሄ ትግል መቀጠል አለበት ይሄ ትግል ውጤታማ መሆን አለበት። እስካሁን ያሉ ውጤቶችንም መረዳት አለበት። ወደፊትም ውጤታማ ለመሆን የአሚሮቹን ስትራቴጂካዊ ትዕዛዝ እና guidance እየወሰደ ወደፊት መሄድ ያለበት ያን ሁሉም ሰው ድርሽ የድርሻውን እየተካፈለ እንደየችሎታው፣ እንደየውቀቱ እንደየ አኗኗሩ ሂደት በተቻለ መጠን ትንሽም ብትሆን የድርሻውን contribute እያደረገ እያዋጣ የሚሄድ ከሆነ ከዱዓ አንስቶ እስከ ጥሪ ሲደረግ በሰልፍም ሆነ በሌሎች አይነት ነገሮች ላይ በሰደቃው ላይ እየተሳተፈ ከዛም አልፎ ራሱ በየቤቱ ራሱ አንዳንድ የተለያዩ እንግዲህ ለዝርዝር አሁን የማያመቹ ነገሮች ላይ በመሳተፍ ለትግሉ በተለያየ መልኩ ሊደግፍ ይችላል። ይህ እንግዲህ ትልቁ ነገር ይሄን ለማድረግ በአእምሯችን ለትግሉ commitment ለዚህ ትግል አላማና ለዚህ ትግል ውጤት ቁርጠኝነቱንና ትክክለኝነቱን አምኖ እስከተቀበለ ድረስ ሁሌም ይሄን ባይምሮ ይዞ መሄድ ይችላል። የታሰሩ፣ የተፈናቀሉ፣ የተባረሩ ወንድሞችና እህቶችን ቤተሰቦች በመርዳት በማስታወስ ዱዓ በማድረግ በእንዲህ አይነት መልኮቹ በመልክ ሁሉም ሰው የተቻለውን ሁሉ መሞከር መቻል አለበት እና ምክንያቱም የዚህ ድል ተጠቃሚ ሁሉም ማህበረሰብ ነው። የእስላማዊ ትግል አንዱ ጸባይ ምንድነው? ድል ሲመጣ ለዛ ድል የሚጠቀመው ሁሉም ማህበረሰብ ነው። የሃይማኖት መብት የሃይማኖት መብትና ነጻነት ሲከበር ሙስሊሙን ማህበረሰብ የሚወክል መጅሊስ ሲቋቋም የሙስሊሙ ተቋማቶች ሙስሊሙ በሚፈልገው መብቱ መልኩ በወደዳቸው አሚሮችና ኢማሞች የሚመራ ከሆነ እዛ መስጊድ ሄዶ የሚሰግደው በዛ ሃይማኖት ውስጥ የሚጠቀመው ሁሉም ማህበረሰብ ስለሆነ ነገ ሁሉም በጋራ ለሚጠቀመው ለውጤት ዛሬ በጋራ መዋጮ ማድረጉ I think አስፈላጊና ከሁሉም የሚጠበቅ ነው። ይሄንን እንግዲህ እንዲያደርጉ ነው የምመክረው። okay የመጨረሻው የሚሆነው በሰላማዊ ትግሉ recommend የምታደርጋቸው ነጥቦች ካሉ ከነዚህ በተጨማሪ ስለ ሰላማዊ ትግሉ ቅድሚያ ሊሰጣቸው የሚገቡ የምትላቸውን ነጥቦች ጨምረህ ብትነግረን። እንግዲህ ይሄን ምርጫ ሰላማዊ ትግል ሲመረጥ ታስቦበት እንደመረጡት ነው ማውቀው አሁን በእስር ቤት ያሉት አሚሮች እና ሌሎችም ባልደረቦቻቸው መምረጣቸውም ትክክለኛ ምርጫ እንደነበረ እስካሁን ከተገኙት ብዙ ብዙ መጠነሰፊ ውጤቶችና ድሎች መረዳት ይቻላል። አሁንም ቢሆን ይሄ ትግል መቀጠል አለበት። ሲቀጥል እስካሁን የተገኙ ድሎችን በማስከበር ወደፊትም በስልት በተመራ አርቆ በማሰብና አርቆ ፕላን በማውጣት በተመራ መልኩ መሄድ አለበት። ማለትም አሁንም ቢሆን ከዚህ በላይ በራሱ በሙስሊሙ ኡማ ውስጥ አንድነትን የበለጠ እያጠናከሩ ከሌላው ማህበረሰብ ጋርም ያለው የትግል ትብብር እየጠነከረ መሄድ መቻል አለበት። መቼም ቢሆን መቼም ቢሆን ግን መረሳት ያለበት የሌለበት ይህ ትግል ለዚህ ትግል ብለው መስዋዕትነት እየከፈሉ ያሉ ወንድሞች ለዚህ ትግል አንጋፋ መሪዎች መሆናቸውን ከፍተኛ መስዋዕትነትና ከፍተኛ ልሂቃዊ ብስለት ያላቸው ልጆች በመሆናቸው ሁሌም ሁሌም ሙስሊሙ በጸሎቱ ውስጥ እነዚህን በአእምሮ ማውጣት እንደሌለበትና ለነሱ ሁሌም ዱዓ እያደረገ የነሱን ትእዛዝ እየተከተለ መሄዱ አስፈላጊነት እንዳለው ደጋግሜ መናገር ፈልጋለሁ። ሁሉም ዳያስፖራ ያለው በሚችለው ድጋፍ እየሰጠ ሀገር ቤት ያለው ከድጋፍም አልፎ በቀጥተኛ ተሳትፎ ሊሄድበት ይገባል። ከዚህ መንገድ ላይ ወልፈች እንዳይባል እኔ ማባክራለሁ ምክንያቱም እስካሁን የተደረገው የተገኙትን ድሎች ሊያበላሽ ይችላል። ወደፊት ሊገኙ የሚችሉ ድሎችንም ሊያደናቅፍ ይችላል። ስለዚህ በዚህ መንገድ አዳዲስ ስልቶችን እየተነደፈ አዳዲስ መንገዶችን እየተነደፈ ከዚህ በፊት ሲደረግ እንደነበረው መቀጠሉ ውጤታማ ይሆናል። እስካሁን ያሉት የተገኙ ድሎችም እንዲጠናከሩና ስር እንዲሰዱ ያደርጋል። ወደፊትም አዳዲስ ድሎች እንዲገኙ ይረዳል ብዬ አስባለሁ። እንግዲህ ማህበረሰቡ በያለበት ነቃ ብሎ በተረጋጋ መልኩ ሳይጣደፍ፣ ሳይቸኩል፣ ተስፋ ሳይቆርጥ ሳይ ደሙ ሳይፈላ ሁሌም በፖለቲካ ውስጥ በትግል ውስጥ ሁሌም ተረጋግቶ ያሰበ አስቦበት ስራ ውስጥ የገባ አስቀድሞ ዝግጅት ያደረገ ፕላን ያደረገ ሰው ያሸንፋል። ንዴቱ ሳይገባ፣ ቁጭቱ ሳይገባ፣ ቂሙ ሳይገባ ሁሌም በህዝቡ ውስጥ በመተማመንና በህዝቡ ውስጥ በተረጋጋ መልኩ የሚደረግ ስራ ውጤታማ ይሆናል። ከዚህ በፊትም ውጤቱ የተገኘው በእንዲህ አይነት መልኩ አመራር ስለተሰጠና ህዝቡም ይሄንን ጸባይ ተወክሎ ተከትሎ ስለሄደ ወደፊትም በሚደረጉ ነገሮች ውስጥ ልዩነቶች ሲመጡ የስትራቴጂ ሊሆን ይችላል፣ የታክቲካል ልዩነቶች በማንኛውም መልኩ ሲመጡ እነዛን ልዩነቶች በሹራ ቁጭ ብሎ በመወያየት በመፍታት የስትራቴጂ ስህተት ካለ እነኛን ስህተቶች ተመልሶ በመገምገም ስህተት የተፈጠረበትን ቦታ ግልጽ አድርጎ አንደኛ ያ ስህተት እንዲታረም ወደ በሚቀጥለው ጊዜም እንዳይደገም እንዲህ አይነት ነገሮችን እያደረጉ እየተደማመጡ እየተከባበሩ ወደፊት መሄዱ በጣም በጣም አስፈላጊ ነው ላለው ሁሉም ሰው የሚሳተፍበት ትግል ስለሆነ የምናወጣው ስትራቴጂም የምናቋቁማቸው ተቋማቶችም ሁሉን ማህበረሰብ ሊያሳትፉ የሚችሉ ለሁሉም በጣም ዳይቨርስ ለሆነው ማህበረሰባችን ክብርና ቦታ ያላቸው ሁሉም ማህበረሰብ የሚሳተፍበት አይነት ሂደት ከሄድን እንግዲህ ከዚህ በፊት እንደተገኘው ሁሉ ወደፊትም ዘላቂ የሆነ ድል ለማግኘት እድሉ ሰፊ ነው ላለው ለሰጣችሁኝ እድል ከልብ አመሰግናለሁ። ኦኬ፣ እኛም ባላህ ስም እናመሰግናለን። እናው እናውግድ በሚሰራው ስራ ሰላማዊ ሆነን በአንድነት በጋራ አድማጮቻችን እየተከታተላችሁ ያላችሁት ፍትህ ሬዲዮን ነው። አሁን ወደ ፕሮግራማችን መጨረሻ ተቃርበናል። የቀረን የባለፈውን ጥያቄ መልስ ማቅረብ ይሆናል። ባለፈው ሳምንት አቅርበነው ወደ ነበረው ጥያቄ ምላሽ ስንመጣ መጀመሪያ ጥያቄውን እናስታውስ። የፌዴራል መጅሊስ መተዳደሪያ ደንቡ የአመራሮች ምርጫ በየአምስት ዓመቱ እንደሚካሄድ ይደነግጋል። ባለፈው ዓመት ተቃውሞ ከተነሳ በኋላ ደግሞ መጅሊሶች ጊዜውን ወደ አስር ዓመት ከፍ አድርገውታል። ያም ሆኖ ግን የመጅሊስ ምርጫ ለረጅም ጊዜ ሳይካሄድ መቆየቱ ይታወሳል። በዚህ ዓመት መስከረም 2005 ከተደረገው በምንም መልኩ ምርጫ ለመባል የማይበቃ የመጅሊስ ቅርጫ በፊት የኢስሙላ የመጅሊስ ምርጫ ለመጨረሻ ጊዜ የተደረገው መቼ ዓመተ ልደት ነው የሚል ነበር ያቀረብነው ጥያቄ። መጅሊሱ ለአመራሮቹ ምርጫ ያደረገው በ1992 ዓመተ ልደት ነበር። በዚህ ዓመት በተደረገው ምርጫም በርካታ ሽፍጦችና የመንግስት ግልጽ ጣልቃ ገብነቶች ተስተውለዋል። አድማጮቻችን፣ በጣም ከፍተኛ ቁጥር ያለው አድማጭ መልስ የላካችሁና የመለሳችሁ ሲሆን ሁላችሁንም ለተሳትፏችሁ አላህ ጀዛችሁን ይክፈላችሁ በጣም እናመሰግናለን። እንደተለመደው ቀድመው የመለሱትን ሶስት ሰዎች ስም እንጠቅሳለን። አንደኛ መሐመድ አህመድ፣ ሁለተኛ ሰላሀዲን አሊና ሶስተኛ ማህሙድ ኢብራሂም ናቸው። የዚህ ሳምንት ጥያቄያችን በመጅሊሱ ታሪክ ከ1987 ጀምሮ ለ17 ዓመታት ያለምንም ተቀናቃኝ የትግራይ መጅሊስ ፕሬዝዳንትና የትግራይ ሸሪያ ፍርድ ቤት ፕሬዝዳንት በመሆን በመንግስት ይሁንታ በስልጣን የቆየ መጅሊሳዊ ተቃውሞ ከተነሳበት ከባለፈው አመት ጀምሮ ደግሞ ወደ ፌዴራል መجلس በመዛወር የፕሬዝዳንቱ አማካሪ የሚል አዲስ ሹመት በመቀበል ወደ ስልጣን ከመጣ በኋላ በዚህ አመት መስከረም ወር በተደረገው የመجلس ቅርጫ ደግሞ በመجلس ውስጥ ትልቅ ስልጣን የተሰጠው የቀድሞ የህዋት ታጋይ እንዲሁም በአህባሽ ፕሮጀክት ውስጥ ትልቅ ስፍራ ያለው ግለሰብ ሙሉ ስም ማን ይባላል? አሁን በፌዴራል መጅሊስ ውስጥ ያለው ስልጣንስ ምንድነው ደግሞ አለው በመጅሊሱ ታሪክ ከ1987 ጀምሮ ለ17 ዓመታት ያለምንም ተቀናቃኝ የትግራይ መጅሊስ ፕሬዝዳንትና የትግራይ ሸሪዓ ፍርድ ቤት ፕሬዝዳንት በመሆን በመንግስት ይሁንታ በስልጣን የቆየ መጅሊስ ላይ ተቃውሞ ከተነሳበት ከባለፈው ዓመት ጀምሮ ደግሞ ወደ ፌዴራል መጅሊስ በመዛወር የፕሬዝዳንቱ አማካሪ የሚል አዲስ ሹመት በመቀበል ወደ ስልጣን ከመጣ በኋላ በዚህ ዓመት መስከረም ወር በተደረገው የመጅሊስ ቅርጫ ደግሞ በመጅሊሱ ውስጥ ትልቅ ስልጣን የተሰጠው የቀድሞ የህወሓት ታጋይ እንዲሁም በአህባሽ ፕሮጀክት ውስጥ ትልቅ ስፍራ ያለው ግለሰብ ሙሉ ስም ማን ይባላል? አሁን በፌዴራል መጅሊስ ውስጥ ያለው ስልጣንስ ምንድነው? መልሳችሁን በኢሜላችን ወይም በፌስቡክ ገጻችን በኩል እንድትልኩልን እንጠይቃለን። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች የእስካሁኖቹ ነበሩ። ትግሉን በተመለከተ የምታገኙአቸውን መረጃዎች ትንሽ ነው፣ ምንም አይሰራም ብላችሁ ሳትንቁ በኢሜይላችን ኤፍቲኤች 91gmailcom አት ዶት ኮም እና www ዶት ፍትህ ሬዲዮ ዶት ኮም እንድትልኩልን እንጠይቃለን። ፍትህ ሬዲዮን በብሉቱዝ ለወዳጅ ዘመዶ ማስተላለፍ የመረጃ ክፍተት እንዳይኖር ስለሚረዳ ፍትህ ሬዲዮን ላልደረሳቸው በማዳረስ የበኩሉን ድርሻ ይወጡ ይያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።